ይህ ሰባተኛ የፍትህ ሬዲዮ ፕሮግራም ነው። ለሃይማኖት ነጻነታችሁ የታገላችሁ 365 ቀናት ያሳለፋችሁ ውድ የኢትዮጵያ ሙስሊሞች ከ170 ቀናት በላይ በግፍ በእስር ቤት የምትገኙ ውድ ኮሚቴዎቻችንና ወንድሞቻችን እንደምን ሰነበታችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምጽ ነው። ፍትህ ሬዲዮ ለዛሬ ታህሳስ 27 የተለያዩ ፕሮግራሞችን አዘጋጅታችኋለች። ፍትህ ሬዲዮ ትክክለኛ መረጃዎችንና የተመረጡ ፕሮግራሞችን የምታቀርብላችሁ የእናንተው ሬዲዮ ናት። 365 ቀናት ወደ ኋላ መለስ ስንል ይህ ሳምንት ያወለያ ተማሪዎች ዝምታው ይብቃ ብለው ድምጻቸውን ማሰማት የጀመሩበት ሳምንት ነው። በዚህ ላይ ልዩ ፕሮግራም አለን። አሁን ቀዳሚ ወደ ሆነው ሳምንታዊ ዜና እንሸጋገራለን። ዜናውን የምታሰማን ኑር ሁዳናት። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ወደ ዜናው እናልፋለን። በቅድሚያ ርዕሶቹን። ትናንት ጁማ አዲስ አበባን ጨምሮ በመላው የሀገሪቱ ክፍሎች እጅግ ከፍተኛ ተቃውሞ ተደረገ። መንግስት በአዲስ አበባ ከተማ በታላቁ አንዋር መስጂድ የሚካሄደውን ተቃውሞ ለማወክና ለማቀዝቀዝ የሞከረው ሙከራ ከሸፈ። መንግስት በሰላማዊ ዜጎች ላይ የጥይት ቃታ መሳቡን እንደቀጠለ ነው። ትናንት ጁማ የመንግስት ታጣቂዎች በሐረር ከተማ የሁለት ክርስትና እምነት ተከታዮችና የአንድ ሙስሊም ህይወት ቀጥፈዋል። የአዲስ አበባ ፍትህ ቢሮ ለመጅልስ ተመራጮችና ካድሮች የሶስት ቀን ስልጠና ሰጠ። መንግስት በወሎ ሙስሊሞች ላይ የሚያደርሰው በደል እንደቀጠለ ነው። በደሴ ከተማ በዚህ ሳምንት ብቻ 8 መስጂዶች ከሙስሊሙ ተነጥቀው ለአህባሽ ተሰጥቷል። ሁኔታውም ከፍተኛ ውጥረት ፈጥሯል። በማዕከላዊ ታስረው የሚገኙ ሙስሊሞች ከፍተኛ ድብደባ እየደረሰባቸውም ከመሆኑ በላይ የእስልምና ሃይማኖታቸውን ከነጭራሹ እንዲቀይሩ ከፍተኛ ጫና እየተደረገባቸው መሆኑን የውስጥ ምንጮች አስታወቁ። የሚሉት ለዛሬ የያዝናቸው ናቸው። አሁን ወደ ዝርዝሩ ትናንት ጁማ አዲስ አበባን ጨምሮ በመላው ሀገሪቱ እጅግ ከፍተኛ ተቃውሞዎች ተደረጉ። በታላቁ አንዋር መስጂድ ወደ አንድ ሚሊዮን የሚጠጋ ህዝብ በተገኘበት በተደረገው ተቃውሞ ሙስሊሙ ዳግም የፍትህ ያለ ሲል ድምጹን አሰምቷል። የጁማ ሶላት ከተጠናቀቀ በኋላ 365 ቀናት ለሃይማኖት ነጻነት የሚል መፈክር ወደ ላይ በማድረግ ልዩ ተቃውሞ በተክቢራ የተጀመረ ሲሆን በመቀጠልም አልሐምዱሊላህ፣ ድምጻችን ይሰማ፣ ኮሚቴው ይፈታ፣ መሀይም አይመራንም፣ መውሊድ አይለየንም፣ ኢቲቪ ውሸታም መንግስት የለም ወይ በሀገራችን ሰላም አጣን የከሚሴው ድራማ ነውና ሌሎችንም መፈክሮች በከፍተኛ ቁጣ አሰምተዋል። ሌላዋ በከፍተኛ ውጥረት ተቃውሞ የተደረገባት ደሴ ከተማ ስትሆን በሸዋብር መስጂድ ቁጣ የተሞላበትና ቁርጠኝነት የታየበት ከፍተኛ ተቃውሞ ተደርጓል። ተቃውሞውም መንግስት በደሴ ያሉ መስጂዶችን ከህዝቡ በመንጠቅና ኢማሞችንም በአህባሾች በመተካት ታላቅ ድፍረት በፈጸመ ማግስት መሆኑ ደግሞ ውጥረቱን ከፍ ያለ እንዲሆን አድርጎት ነበር። በተደረገው ተቃውሞ ድምጻችን ይሰማ የታሰሩት ፈቱ፣ ለዲናችን እንሞታለን፣ ሰላም አጣን በሀገራችን፣ መሀይም አይመራንም፣ ኢቲቪ ውሸታምና ሌሎች መፈክሮች ተደምጠዋል። 365 ቀናት ለሃይማኖት ነጻነት የሚል ስያሜ የተሰጠው ልዩ ሀገራዊ ተቃውሞ በአዳማ፣ በወራቤ፣ በሻሸመኔ፣ በመቱ፣ በሐዋሳ፣ በወልዲያ፣ በጅማ፣ በአርሲ፣ በወልቂጤ፣ በአርባ ምንጭና በሌሎችም ከተሞች ከፍተኛ ተቃውሞ ተደርጓል። 365 ቀናት ለሃይማኖት ነጻነት በሚል የተደረገው ልዩ ሀገር አቀፍ ተቃውሞ ደግሞ አልጀዚራ የአረብኛ ክፍል ሰፊ ሽፋን ሰጥቶ ዘግቦታል። መንግስት ሰላማዊ ዜጎች ላይ የጥይት ቃታ መሳቡን እንደቀጠለ ነው። ትናንት ጁማ የመንግስት ታጣቂዎች በሐረር ከተማ የሁለት የክርስትና እምነት ተከታዮችና የአንድ ሙስሊም ህይወት ቀጥፈዋል። ትናንት ጁማ በሐረር ከተማ ኢማን መስጂድ ድምጻቸውን በሰላማዊ መንገድ በሚያሰሙት ምዕመናኖች ላይ የመንግስት ታጣቂዎች ሆን ብለው ግርግር በመፍጠር ጥቃት አድርሰዋል። ባደረሱት ጥቃት የሶስት ሰዎች ህይወት ሲያልፍ በመንግስት ታጣቂዎች ከተገደሉት ውስጥ የሰባት ዓመት ህጻን ልጅ ይገኝበታል። በዚህ መንግስት ሆን ብሎ በፈጠረው ችግር በርካቶች እንደቆሰሉና እንደታሰሩ ለማወቅ ተችሏል። መንግስት የህዝብ ጥያቄን ከመመለስ ይልቅ ግድያንና ሽብር መፍጠርን መፍትሄ አድርጎ ወስዶታል ሲሉ አስተያየታቸውን የሰጡ ዜጎች በሀዘን ገልጸዋል። ሌላ አስተያየት የሰጡ ግለሰብ መንግስት ለምን በሐረር ከተማ ይህን አረመናዊ ድርጊት ለመፈጸም ፈለገ ተብለው ሲጠየቁ በእኔ እምነት ጉዳዩን ከሽብርተኝነት ጋር ለማያያዝ እንዲመቻቸው ይመስለኛል። ባለፈው ሳምንት ከሚሴ ተቆፍሮ ተገኘ በተባለው የጦር መሳሪያ በአዲስ አበባና በሐረር የሽብር ተግባር ሊፈ ሊፈጽሙ እቅድ ነበራቸው ብሎ የመረጃና ደህንነት ክፍል በገለጸው መሰረት አሁን በሐረር የሰው ህይወት የቀጠፈውን ጥቃት መንግስት ኃይሎች መፈጸማቸው የሚጠበቅ ነው ብለዋል። አያይዘውም ከዚህ በፊት ሟቹ ጠቅላይ ሚኒስትር በፓርላማው ቀርበው በአርሲ የአልቃይዳ ሴል እንደተገኘ በማስመሰል የተናገሩትን ተከትሎ በማግስቱ በአሳሳ ንጹሃን ዜጎች በታጣቂዎች እንደተገደሉ ያስታወሱት አስተያየት ሰጪው አሁንም የፌዴራሉ መረጃና ደህንነት በኢቲቪ አዲስ አበባ ሐረር የሽብር ተግባር ለመፈጸም እቅድ ነበር ብሎ ባለማግስት የህፃን ልጅ ህይወት ያልተቀጠፈ ጥቃት መፈጸሙ ከአሰሳው ጥቃት ጋር የሚያመሳስለው ነገር እንዳለው ገልጸዋል። መንግስት በሰላዮቹ አማካኝነት በአዲስ አበባ ከተማ በታላቁ አንዋር መስጂድ የሚካሄደውን ተቃውሞ ለማወክና ለማቀዝቀዝ የሞከረው ሙከራ ከሸፈ። ሐሙስ ዕለት ከአስሩም ክፍለ ከተሞች በፍትህ ቢሮ ኃላፊዎች አመራርነት በተሰጠ መመሪያ መሰረት ከወረዳ እስከ ክፍለ ከተማ የሚገኙ የኢህአዴግ ካድሬዎች፣ የኢህአዴግ ሊግ አባላት፣ የአህባሽ አቀንቃኞችና የደህንነት ክፍሎች በተመደቡበት ቦታ በሙስሊሙ ተቃውሞ ላይ በመገኘት የሙስሊሙን ተቃውሞ ማቀዝቀዝና እንዳይናበቡ የማድረግ ስራ መስራት ይህም ካልተሳካ በርካታ ሰዎች በጥቆማ ማስያዝ የሚል እቅድ ይዘው እንደነበርና ከአንድ ክፍለ ከተማ ከ800 እስከ 1200 ሰላዮች ተመልምለው ቦታ ሁሉ ተመዳድበው ከጨረሱና ኦሪንቴሽን ከተሰጣቸው በኋላ ሐሙስ ማምሻውን በፍትህ ሬዲዮ በኩል መረጃው ከሾለከባቸውና ለሙስሊሙ ከተበተነ በኋላ በከፍተኛ ድንጋጤ ውስጥ የወደቁት አመራሮቹ እንደገና አርብ ጠዋት የየክፍለ ከተማ ጠርናፊዎችን በመሰብሰብ በጣም በብስጭት እቅዳችንን አሳልፈው ሰጡብን በማለት ሲማረሩ እንደነበርና የእቅድ ለውጥም ለማድረግ መገዳዳቸውን ሲገልጹ እንደነበር እንደነበር ታውቋል። በተጨማሪም ጠዋት ድምጻችን ይሰማ የቦታ ሽግሽግ አድርጓል። ስለዚህ ዛሬ አሁን እናንተ ኃላፊዎች ሁሉ በተቻላችሁ አቅም ስልክ በመደወል ፕላኑ እንደተቀየረና ባገኙበት ቦታ በህዝቡ መሀል እንዲሰግዱና ተሰግዶ እንዳበቃ ተቃውሞ ሲጀመር ከህዝቡ መሀል እየለቀቃችሁ ውጡ የሚል መልእክት እንዳስተላለፉና እያይዘውም ይህን ማድረግ ያስፈለገው ተቃዋሚዎቹ ከመሃላቸው ሰው እየተንጠባጠበ ሲወጣ ተስፋ እንዲቆርጡ ነው በማለት አስበው እንደነበር ታውቋል። አያይዘውም ሁከት ቢነሳ ፌዴራል ፖሊስ አስለቃሽ ጭስና ድብደባ ሊፈጽም ስለሚችል የዛሬ 15 ቀን ጁማ በአንዋር በተነሳው አነስተኛ ግጭት ላይ በርካታ የኛ ሲቪሎችን በፌዴራል ፖሊስ ስለተደበደቡ አሁን ያንን ለማስቀረት አንድ ነገር ቢነሳ ኮድ ስለተነገራቸው እናንተ ጋር ሲደርሱባችሁ እጃችሁን ወደ ላይ በማንሳት አሳዩአቸው እናንተ ነን እንደማለት ነው የሚል መመሪያ ሰጥተዋቸው እንደነበር የፍትህ ሬዲዮ ምንጮች ገልጸዋል። በተቃውሞ ላይ የተሳተፉት ዋናዎቹ ደህንነቶች አብዛኛዎቹ ከግቢ ውጪ እንደነበሩና የፕላኑ መቀየር እነሱንም እንዳደናበራቸው ምንጮቹን አብረው ገልጸዋል። የአዲስ አበባ ፍትህ ቢሮ ለመጅሊስ ተመራጮችና ካድሬዎች የሶስት ቀን ስልጠና ሰጠ። የስልጠናው ተካፊዎች እንደገለጹት ሶስት ቀን ሙሉ ለአዳር ብቻ ወደ ቤት እየሄድን የፖለቲካ ስልጠና በግድ ሰጥተውናል ብለዋል። ሲኤምሲ አካባቢ በሚገኝ የኢትዮጵያ ስራ አመራር ኢንስቲትዩት አዳራሽ በተዘጋጀው በዚህ ስልጠና ከየወረዳው መጅሊስ አመራር ሁለት ሁለት ሰው የተካፈለ ሲሆን ከካድሬ ደግሞ ከወረዳ አራት ሰዎች በስልጠናው እንዲካፈሉ ተደርጓል። ስልጣናውንም የሰጡት የአዲስ አበባ ፍትህ ቢሮ ምክትል ኃላፊ ኮማንደር መኮንን አሻግሬ እንደሆኑ ታውቋል። ስልጣኞቹ እንደተናገሩት ስለ ሽምግልናና ግጭት አፈታት እንዲሁም ተቋምን ስለመምራትና ስለማደራጀት ስልጠና ትወስዳላችሁ ተብለን ብንገባም የተሰበክ ነው ስለ ፖለቲካ ነው ብለዋል። ፖለቲካውም ሲያበቃ በሀገሪቱ የሃይማኖቶች መብት ተከብሮ እያለ አክራሪዎች በአወሊያና በአንዋር ያስነሱት ተቃውሞ ከጥቅም ጋር በተገናኘ እንጂ መንግስት በሃይማኖት ጉዳይ ውስጥ እጁን እንዳላስገባ ይታወቃል። እናንተ ምታች ወርዳችሁ ይህን ነው ማሳመን ያለባችሁ እንዳሏቸው ገልጸዋል። ከጥቂት እውነተኛ የሀባሽ አቀንቃኞች በስተቀር አብዛኞቹ በስልጠናው ተሰላጅተው ይታዩ እንደነበር ምንጮች ጠቁመዋል። መንግስት በእምነት ላይ ጣልቃ እየገባው አይደለም ካለ እኛ የመጅሊስ ተመራጮችን ለምን ከካድሬዎች ጋር አብሮ ስልጠናውን ሊሰጠን ቻለ ሲሉ ስልጣኞቹ አስተያየታቸውን ሰጥተዋል። አብዛኛው ሰልጣኝም ትኩረቱ የቀን አበል ስለማግኘት እንጂ ስልጠናው ላይ ጥያቄም ሆነ ሌሎች ተሳትፎ እንደማያደርጉ የውስጥ ምንጮች ለፍትህ ሬዲዮ ገልጸዋል። መንግስት በወሎ ሙስሊሞች ላይ የሚያደርሰው በደል እንደቀጠለ ነው። በደሴ ከተማ በዚህ ሳምንት ብቻ 8 መስጂዶች ከሙስሊሙ ተነጥቀው ለአህባሽ ተሰጥቷል። ሁኔታውም ከፍተኛ ውጥረት ፈጥሯል። አቶ ጸጋዬ ኃይለ ማርያም የመስጂዶች ርክክብ ለስድስት ወር እንዲራዝም ባለፈው የተናገሩ ቢሆንም አቶ በረከት ስምኦን ደሴ ከተማ ተገኝተው ታህሳስ 21 እሁድ ሩቅያ አዳራሽ ስብሰባ ካደረጉ በኋላ ኢማሞች በአስቸኳይ እንዲቀየሩ ድንገተኛ ትዕዛዝ ማስተላለፋቸውን ተከትሎ ስምንት የመስጂድ ኢማሞች በግዳጅ ከኢማምነታቸው እንዲለቁና መስጂዱንም እንዲያስረክቡ ተደርጓል። ህገወጡ መጅልስ የመስጂዶቹን ቁልፍ በግዳጅ ሲቀበል በበርካታ ፖሊሶች ታጅቦ እንደነበር የአይን እማኞች ገልጸዋል። የሙስሊሙ ህብረተሰብ መስጂዶች ተነጥቀው ለአህባሽ ከተሰጡ በኋላ አብዛኞቹ መስጂዶች የሚሰግድባቸው ጀማ ተዋል። ሙስሊሙ መስጂዱን ሞልተው የሚሰግድባቸው የነበሩ መስጂዶች አሁን የሚሰግዱባቸው በጣት የሚቆጠሩ አህባሾች ሲሆኑ ኢማሙ ከአንድ ተከታይ ብቻ ጋር እየሰገዱ ያሉ መስጂዶችም አሉ። አዲስ ከተሾሙት ኢማሞች መካከል መስጂድ ቢሄድ ምን ሰራለው ሰው አይከተለኝም በማለት በሶላት ሰዓት መስጂዶቹን ዘግተው እየጠፉ መሆኑ ተገልጿል። የደሴ ሙስሊሞች በዚህ ህገወጥ ተግባር እጅግ የተቆጡ ሲሆን መስጂዳቸውንም ለማስመለስ ትግላቸውን እንደሚቀጥሉና አስፈላጊውን መስዋዕትነትን ለመክፈል ዝግጁ መሆናቸውን ገልጸዋል። በማዕከላዊ ታስረው የሚገኙ ሙስሊሞች ከፍተኛ ድብደባ እየደረሰባቸው ከመሆኑም በላይ የእስልምና ሃይማኖታቸውን ከነጭራሹ እንዲቀይሩ ከፍተኛ ጫና እየተደረገባቸው መሆኑን የውስጥ ምንጮች አስታወቁ። ኢህአዲግ በተለያየ መንገድ ወደ እስር ቤት የሚያስገባቸው ሙስሊሞች ከፍተኛ ድብደባ ከማድረጉም በላይ ሃይማኖታቸውን እንዲቀይሩ ከፍተኛ ጫና እንደሚደረግባቸው ለፍትህ ሬዲዮ የደረሱ መረጃዎች አመላክተዋል። ድብደባውና ሃይማኖታችሁን ቀይሩ እያሉ የሚያስገድዱት ህግ አስከባሪዎች ነን ባዮች አሁን ምን አይታችሁ ገና ብዙ እናደርጋችኋለን፣ እናንተ ሙስሊሞች ሰላት ሁሉ እንዳትሰግዱ ነው የምናደርጋችሁ በማለት እየዛቱባቸው ይገኛሉ። ከዚህ ጋር በተያያዘ ሌላ የደረሰን ተጨማሪ በቪዲዮ የተደገፈ መረጃ አለ። ሆኖም ለህዝብ ይፋ ማድረጉ የሙስሊሙን ስነ ልቦና ሊጎዳ ይችላል በማለት አላቀረብ ነውም። ሆኖም የኢህአዴግ በሙስሊሙ ላይ እጅግ አሰቃቂ ግፍ እየሰራ መሆኑን የሚያመለክት ነው። ለዛሬ ያዘጋጀንላችሁ ዜናዎች እነዚሁ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። እስር ግድያውን ሁሉን ተቋቁመን አንድ ዓመት አከበርን ቃላችን ጠብቀን እስር ግድያውን ሁሉን ተቋቁመን አንድ ዓመት አከበርን ግፍ እያስተናገድን የሰላማዊ ትግሉ ማስጠንቀቂያ ሰጠ። 365 ቀናት 52 ሳምንታት 12 ወራት የሰላማዊ ትግል ትግላችን አንድ ዓመት ሞላው። ሰላማዊ ትግሎች ሲጀምሩ ጉዟቸው እንደ ኤሊ፣ መጨረሻቸው እንደ ጥንቸል ለውጤት ይፈጥናሉ። የሰላማዊ ትግል ሽንፈት የለውም። ሁሌም ድሎች ለሰላማዊ ታጋዮች ነው። ይህ የአካሄድ ስልት የብዙ አምባገነኖችን መሰረት የናደ ነው። በጭንቅላታቸው ሳይሆን በጡንቻቸው ለሚያምኑ አምባገነኖች እያዘናጋ የሚበትናቸው ድምፅ አልባ የህዝቦች መሳሪያ ነው። ብዙሃን የሰላማዊ ትግልን ውጤት በአንድ ቀን ወይም በተወሰነ ጊዜያት ስለማያዩት መፍትሄ ያለው አይመስላቸውም። ግና ጉዞው ግን የደጋፊያንን አቅም እያጎለበተ የጠላቱን ወገኖች በሰላማዊ ትግሉ ላይ የነበራቸውን እይታ እያሳመናቸውና በጊዜያት ወደ ሰላማዊ ትግሉ የአምባገነኖች ካድሬዎችን ጭንቅላት እየቀየረ በተናጠል ወደ ትግሉ መግባት እንዲጀምሩ ያደርጋቸዋል። በስተመጨረሻም የአምባገነኖች መሪዎችና ጥቂት ካድሬዎቻቸው ይቀሩና ውርደትና የከፋ የማይወጡበት ቅጣት ውስጥ በህዝብ ቁጣ የተነሳ ይዘፍቃቸዋል። አምባገነኖች አይናቸው እውር ነው። ሁሌም ጠመንጃን አሸናፊ አድርገው ይመለከቱታል። ሁሌም ወታደሮቻቸው በፋብሪካ ውስጥ ያመረቷቸው ሮቦት ይመስላቸዋል። ብዙ ይሸወዳሉ። የአምባገነኖች ወታደሮች ልብ ግን የሚከዳው በሰላማዊ ትግል ብቻ ነው። ሰላማዊ ትግል ሁሉንም በጊዜ ቆይታ እውነታውን ያሳምናል፣ ይቀይራል። ታዲያ አምባገነኖች የሰላማዊ ትግልን አደገኝነት የሚመለከቱት ስራቸው ከተቦረቦረ ከተናደ በኋላ ነው። በዓለም ላይ ብዙ የታሪክ የሰላማዊ ትግል አሸናፊዎችን መጥቀስ ይቻላል። እውቁ ኔልሰን ማንዴላ በሰላማዊ ትግል ለ27 ዓመት እስር ላይ የቆየ በመጨረሻ ባለድል ማርቲን ሉተር ኪንግ ለብዙሃን የጥቁሮች መብት ተመዋጋጅ፣ የቀለም እኩልነትን ለዓለም ያሳመነ የሰላማዊ ተጋይ ነው። በመጨረሻ ባለድል በዓለም ላይ ህዝቦች መንግስትን እስከ መቀየር ወይም ህግጋትን፣ አዋጆችን በትግላቸው አስለውጠዋል። የተወሰኑትን ለመጥቀስ ያክል 1979 እንደ European አቆጣጠር የኢራን ንቅናቄ፣ 1986 የፊሊፒን የህዝብ ኃይል ንቅናቄ፣ 1989 እስከ 90 የምስራቅ ጀርመን የህዝብ ተቃውሞ። ይህ ሰኞ ሰኞ ማታ የሚደረግ ሰላማዊ ትግል ነበር። ከ2004 እስከ 2005 በዩክሬን ቢጫው ንቅናቄ፣ በ2011 በቱኒዚያ የቱኒዚያ ህዝብ ንቅናቄ፣ በ2011 Egypt የግብጽ ህዝብ ንቅናቄ እንዲሁም በአሁኑ ሰዓት በባህሬን በስፔን እንዲሁም በኢትዮጵያ በድምጻችን ይሰማ የሰላማዊ ትግል እየተካሄዱ ነው። የኢትዮጵያ መንግስት ሶስት ጥያቄዎችን መመለስ እንደ ኪሊማንጀሮ ተራራ ከብዶት መልስ ከመስጠት ይልቅ የህዝብ ደም እያፈሰሰና የኢትዮጵያን ህዝበ ሙስሊም ለመናድና እምነቱን ለግድ ለማስቀየር የሚያደርገው ከንቱ ሙከራ በሰላማዊ ትግል ጥያቄ ከተጠየቀ አንድ ዓመት ሞላው። ከላይ ጽሁፋችንን ስንጀምር ሰላማዊ ትግል አጀማመሩ እንደ ኤሊ ሆኖ አጨራረሱ እንደ ጥንቸል ያልንበት የኢትዮጵያ ህዝብ ሙስሊም ሰላማዊ ጥያቄ አንድ ዓመት ከመሙላቱ ባሻገር እንደ ታሪክ የመረጃ ሂደት የሰላማዊ ትግሎችን ሂደት መፍጠን ሲጀምሩ መላሽ የላቸውም። ሁሉም የሰላማዊ ትግሎች በመጨረሻ ሰዓት እንደ ጥንቸል በመሮጥና ባልታሰቡ ቀናት ብዙ መንግስታትን አፍረክርቋቸዋል። ታዲያ ዛሬ እኛም የኢትዮጵያ የህዝብ ሙስሊም የሰላማዊ ትግል በትላንት ዕለት የማስጠንቀቂያ ደውል ሰጠ አለን። የኤሊ ጉዞ ወደ ጥንቸል ሊራመድ ይመስላል። የኢትዮጵያ የሙስሊም የሰላማዊ ትግል እንቅስቃሴ ከጊዜ ወደ ጊዜ ከአወሊያ ተማሪዎች ምክንያት ተነስቶ ዛሬ ትላንት በብዙ ሚሊዮን የሚቆጠር ህዝብ ከወትሮ በተለየ ሁኔታ ውስጡ በብሶት በፍትህ ፍለጋና በእንግልት ምክንያት ድምፁን አሰማ። ሚሊዮኖች ፈሰሱ። የልባቸውን ቁስል ፍትህ ብለው ጮሁ። ክርስቲያን ወንድሞቻችንም ተቀላቀሉ። ብሎም ለኛ ትግል ፍትህ ሲሉ በሐረር ተሰዉ። ይህ ሰላማዊ ትግል ሁሉን እየሳበና እየጠቀለለ ይገኛል። ክርስቲያኑም ሙስሊሙም በጥያቄው ህገ መንግስቱ ይከበር የሚለው እያመነ እየመጣ ነው። ይህ ክርስቲያኑም ሙስሊሙም በጥያቄው ህገ መንግስቱ ይከበር በሚል እያመነበት እየመጣ ነው። ይህ የማስጠንቀቂያ ደውል ነው አለን ለመንግስታችን። የታሪክ ምሁራኖች ለመንግስታችን መንገዱን አያዋጣህም፣ የሰላማዊ ትግሎች ውጤታቸው ይህ ነበር ያንተም እንዲህ ሊሆን ይችላል ብለው ቢያማክሩት እንወዳለን። ካልሆነ ግን እኛ ባነበብነውና በተረዳነው ለመንግስታችን እጅህን አንሳልን፣ ህገ መንግስቱ ይከበር፣ ጥያቄያችን ይመለስ። የሰላማዊ ትግል ጉዳቱ መጨረሻው ላንተ ነው፣ ጅብ ከሄደ ውሻ ጮኸ የሚለው ተረት እንዳይተረትብህ ንቃ እንላለን። ልብ ላለው ልብ ይበል፣ ልቦና ያለው የወደፊት ምልከታ ግንዛቤ ይኖረዋልና ትግላችን አሁንም በሰላማዊ መንገድ ይቀጥላል። ድል ለኢትዮጵያ ህገ መንግስት ይከበር። ጠያቂዎች በሙሉ እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። አሁን የምናቀርብላችሁ ቀድመን ወደ አስተዋወቅናችሁ አወሊያ ተማሪዎችና የትግሉን አጀማመር በተመለከተ ነው። እንደሚከተለው ያቀርብልናል። አብረን እንከታተለው። የእስላም መነካት በጣም ያስቆጣቸው يا احباش ماشكم كبو بكر لجوج لجوش تو يا لانداي سبزابي او كتكا گنيو با تول يا گبي جرنو تو يا لانداي سبزابي او كتكا گنيو با تول يا گبي አንደኛ ሳምንት የአወልያ ተማሪዎችና የጥያቄዎቻችን ሳምንት፣ ዝምታው የተሰበረበት ሳምንት። ኢዘን ያ ሙስሊሙ ድል አድርገን እኛ ድል ያደረግነው መቼ ነው? ዝምታን ሰብረን የወጣን ቀን ከሮብ ታህሳስ 24 እስከ ማክሰኞ 30 በድምቀት መከበር ጀምረዋል። እናም እናው ታሪክ የማይረሳቸው በወርቅ ብዕር የሚጽፋቸው የዚህ ዘመን ትውልዶች ባለውለታችን ናቸውና የለኮሱት የትግል ችቦ እነሆ ከአድማስ አድማስ ያለው ሙስሊም አንግቦ ምላሽ እስኪገኝ ዳግም ጽናቱን እስከ ሞት የሚከፈል መስዋዕትነቱን ሊያሳይ ዳግም ቃል ገባ። በአንድነት ተቃቀፈ። በጽናትም ተሰለፈ። የነጃሽ ልጆች ቢላል ዘሮች ያበጆች ኩራት ምሳሌነቱ ለዓለም ፍትህ የሆነው ምሳሌ እጅ ለእጅ ፍለጋ የተሳሰሩ በኢስላም መንገድ በጥንካሬ ላይነት አጠል በአንድነት ቁማል ቀልገብቷል። ዛሬ ሙስሊሙ ውሏል። ኢስላም ይወዱ ኢስላም አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ አድማጮች እንኳን ለአንደኛ ዓመታችን አደረሰን። እናም እነዛን የትግል ምህዋር ቀስቃሾች፣ እነዛን የትግል ሂደት ጀማሪዎች፣ መርጭ የአወሊያ ተማሪዎች ልንዘክራቸው ወደን ዳግም የአወሊያ ተማሪዎችን ድምፅ በዓመታቸው ስማቸዋለን እንዲሁም ውድ ኮሚቴዎቻችንን አደራ ያሸከምንበትን ዕለት ለእነሱ አደራ የሰጠነውን ያን ጊዜ አስታውሰን ዳግም ቃላችንን አድሰን ትግላችንን እንቀጥላለን። ወደ ኋላ የአወልያ ተማሪዎችን ድምፅ እንሰማለን። ዝምታችን የተሰበረበትን ጊዜ እናውሳለን። ትላንትን የማያውቅ ስለ ነገ ማወቅ አይችልም እንዳለው የታሪክ ምሁራችን አህመዲን ጀበል የዚያን ድንቅ ጉዟችንን አንደኛ ዓመት እስኪ አብረን እንዝከረው። አሁን ወደ ተማሪዎቹን አስቀድም። ኢማማችን ያው እህቴ ቅድም ጠቅሰዋለች፣ ያለምንም ጥፋት ተባረሩ። ሲቀጥል ዘበኞቹ ቀጠሉ። ከዛም ደግሞ ዲፓርትመንት የአረብ ዲፓርትመንቱ ካሪኩለሙ መቀየር አለበት ተባለ። ስለዚህ curriculum ኡ ሲቀየር አዳዲስ መምህራን መምጣት አለባቸው ተብሎ እዚህ ያሉትን ያለምንም ጥፋት በጣም በብቃት የሚያስተምሩትን መምህራኖች የመልቀቂያ ደብዳቤ ተሰጣቸው። ያኔ የአወልያ ተማሪዎች በደላቸው በዛ። ኢማማቸው የአረብኛ መምህራኖቻቸው እንደዋዛ ተባረሩ። ያኔ ተማሪዎች አብዮቱን ጀመሩ። ዛሬም ድምፃቸው ያስተጋባል። እስኪ የዛሬ ዓመት የተናገሩትን አብረን እንስማው። የሴትቶቻችን ያን ያስተጋባው ድምጻቸው ለትላንት ብቻ ሳይሆን ለዛሬም ስንቅ ይሆንናልና ልብ የሚነካ ድምጻቸውን እስኪ እንስማና በልባችን የሚያዘው ሌላ ዩኒቨርሲቲ እያለበትበት ሲነሳ በአንድ እናስቆማለን ብለዋል። የሚያስቆሙትማ ችግር ስለሚፈጠር ነ ሰው ይፈነከታል፣ እቃዎች ይሰባበራሉ እና ሁሉም ቦታ የሚነሱትን ነገር ነገር ግን አወዳ ውስጥ የነበረው ምንድነው? ሰላም ነው። በሰላም እባካችሁን ትምህርት ቤታችንን ክፈቱልን፣ ኮሌጃችንን ክፈቱልን፣ ኢማማችንን መልሱልን እያለ ዘጠናን ጠየቀ እንጂ አንድም ሰው ድንጋይ ትቶ አያውቅም። አንድም ሰው ነገር ፈልጎ አያውቅም። ከግቢ ወጥቷል። ወደኋላ የምንሸሽበት ምንም በጣም በጣም መርቦናል። በአሁኑ ሰዓት ወንድ አጥተናል። በአሁኑ ሰዓት ወንድ አጥተናል። ልብ በሉ። ይህን የተናገረችው ጀግናዋ ተማሪ ዛሬ ከመሰላችሁ ተሳስታችኋል። የዛሬ ዓመት ነው የተናገረችው። እምባ እየተናነቃት እስኪ ጀግናዋ ትቀጥል በአውሳይድ ወንድ አጥተናል ሊበል ሆና ተቃሚና ወጥተች ወንድሞ እንደቀበል ሁላችሁ ሊሰማችሁ ይገባል እንዴ የተባለ አዎ ያኔ ጀግናዋ ወንዳጣን ብላ እምባ ጣን ብላ አልቅሳ ህዝቡን አላቀሰችው ለአዲስ የትግል ምዕራፍ ቀሰቀሰችው ህዝቡ ወኔው ተነሳ አይዟችሁ ልጆች አላቸው ዛሬ ከኮሚቴዎቻችን ጋር በስር የሚገኘው ጀግናው ተማሪ ሙባረክ ከህቱ ቀጠለ እንዲህ አለ ከመጀመሪያ ቀን ጀምሮ የተነሳነው ነው ሞትን ቢመጣ ስለም ቢመጣ እንቀበላለን ብለን የተነሳ ነው ንያችን ጀነት ነው ወላሂ ስንወላሂ አሁንም የኛ አቋም መሆን ያለበት ማንም ያስፈራ ወላሂ ሞት ነው ከዛ በላለም የለም ብልጦናም አይደለም እኛ ጀነትን ነው የምንፈልገው ንያችን እስልምናን ከፍ ማድረግ ነው አላህ ያመጣብን ነገር ካለ ወላሂ መጣ ቤትም ሆነ ሞት አይቀርም ለመሆኑ የተማሪዎች ጥያቄ የአብዮቱ ቅናቄ መነሻ የሆነው ምን ነበር በአወሊያ ትምህርት ቤት የአህባሽን አመለካከት በግድ ለመጫን ብዙ በደሎች ተፈጸሙባቸው። የአረብኛ መምህራኖቻቸው ያለምንም ማስጠንቀቂያ ተባረዋል። በግቢያቸው ድምጻችን ይሰማ፣ መብታችን ይከበር ሲሉ ጮኸዋል። የመጅሊሱ ሰውዬማ እንኳን ምላሽ ትሰጣቸው ዛሬ ወንበራቸውን ሊነጠቁ ከወንበራቸው ሊነቃነቁ በተማሪዎቻችን ላይ ተሳለቁ። ብቻ እነዚያ ምርጥ ተማሪዎች በግቢያቸው እየዋሉ እያደሩ ምግብ ተከልክለው ጁማዓ ደረሰ። ህዝቡ ከየአቅጣጫው ተጠራርቶ ድምፃቸውን ሰምቶ በግቢው ተመመ። አዎ የህዝቡ የውስጥ ለውስጥ ቁጣ በአወሊያ ይፋ ወጣ። በእርግጥም እነዚህ የትግል ሂደት ጀማሪዎች የትግሉ ሂደት ጀማሪዎች ተማሪዎች ብቻ ሳይሆኑ ሰላማዊ ሆኖ እንዲቀጥል አስተማሪዎች ናቸው ስንል ከልብ አደነቅናቸው። ያለ ምክንያት አይደለም ይህን ያልናቸው ያኔ በአወልያ ህዝበ ሙስሊሙ የእነሱን አማና ሊረከብ ሲመጣ ወጣትነታቸው ሳሸንፋቸው ሰላምን ዘመሩ የትግሉን ሂደት በሰላም ቀጥሉ ሲሉ ተናገሩ ሙባረክን አር እነሱ በእነሱ ቤት ምንድን ናቸው ምንድን ናቸው አራዳና ነው ይላሉ አይደለ አራዳ ናቸው ወይ ደግሞ ስትራቴጂ ቀይሰው የሚንቀሳቀሱ ናቸው አልহামዱሊላህ ያ ወላ ተማሪ ከነሱ ያነሳ አይደለም ስትራቴጂ ቀይሶ ከነሱ በላይ ስትራቴጂ ቀይሶ እየተንቀሳቀሰ ነው ያለው አሁንም ጥያቄያችንን እያቀረብን ያለው ምንም አይነት ሁከትና ብጥብጥ አላቀረብንም ወደፊትም አናቀርብም ኢንሻአላህ በእንደዚህ አይነት መልኩ ጥያቄያችንን እያቀረብን ነው ልታግዙን የመጣችሁ ካለ ምክንያቱም ሙስሊም የሆኑ ሙስሊም ያልሆኑ አካላትም ይሁን አህባሽም መጅሊስም ማንም የሚፈራት አንድ ቃል አለች አላሁ አክበር እቺን ቃል ይፈራታል። እቺን ቃል ይፈራታል። ለእኛ ትልቁ መትሬሳችን አላሁ አክበር ነው። ሌላ ምንም አይነት እንቅስቃሴ እንዲደረግ አንፈልግም፣ አናደርግም። ከአሁን በኋላም በእንደዚህ አይነት ሁኔታ ነው የምንቀጥለው። የያኔዋ ጁምዓ ድንቅ ዕለት ነበረች። ደፋሩ ጀግናው አቡበክር አህመድ ልቦ በተማሪዎችና በኢማሙ የጁምዓ መልእክት ተነክቷል። ኡስታዝም ለቦ የተነካበትን የኢማሙን ንግግር ታሪካዊ ንግግር አድርጎ ጀመረ። ቁርአንና ሱናን የያዙ ሰዎች የሚወገዙበት የነቢዩን ስ ሰለም መንገድ ስለተከተሉ ሊሸማቀቁ የሚችሉበትን የተለያየ ስያሜ የሚሰጡበት ወቅት ላይ ተደርሷል። ይሄ ግን አያስጨንቀን፣ አያስፈራን፣ አያሳስበን። እስልምናችን በታሪክ ላይ ለዚህ ኡማ ትልልቅ ሰዎች ብሎ ያስቀመጣቸውን ታላላቅ ነቢያቶች እንኳን ይህን ፈተና፣ ይህን ችግር፣ ይህን መከራ ይዘውት አልፈዋል። ስለዚህ ይሄንን የእነሱን ፈለግ የተከተለ ሰው ደግሞ በሶብርና በትዕግስት እስከተንቀሳቀሰ ድረስ ውጤት ያገኛል ነው። ይህንን ፈለግ ልንከተል ግድ ይለናል። ምንጊዜም አደጋ የሚመጣብን ብለዋል። ምንጊዜም ችግር የሚከሰትብን ከዚህ መንሃጅ ከዚህ ስርዓት ወጣ ስንል ብቻ ነው። ሙስሊሙ የነቢዩን ሱና ሲያፈነግጥ፣ የቁርአንን ትዕዛዝ ሲጥስ ያን ጊዜ ነው አደጋው ላይ የሚጋለጠው፣ ያን ጊዜ ነው ችግር የሚወድቅበት። ስለዚህ አሁንም ይሄንን ጉዞ ይዞ መጓዝ፣ አሁንም ይሄንን መንገድና ስርዓት መከተል የእያንዳንዱ ሙስሊም ግዴታ እንደሆነ አቅርበዋል። በሙስሊሙ ላይ ችግር በደረሰ ቁጥር ካለበት ቦታ አርቆ የሚደርሰው አቡበክር አህመድ የተማሪዎችን ብሶት አዳምጦ ያለምንም ፍርሃት በልበ ሙሉነት በእስላማዊ ጨዋነት ይህን ተናገረ። አግባብና ህጋዊ በሆነ መልኩ ሂዷል እስካሁን ሰዓት ድረስ እዚች ቦታ ላይ እዚሁ ግቢ ውስጥ በስርዓት የማንንም መብት ሳይገፋ የማንንም አካል ላይ ችግር ሳይደርስ የሚመለከተው የበላይ አካል የህዝቦች እኩልነትን ያመነ የህገ መንግስትን የበላይነትን ያመነው አካል መጥቶ መፍትሄ ይስጠና ያሉት እነዚህ ተማሪዎች ይሄ ሙስሊም ይሄ ሙስሊም ምናልባት ይሄ ተማሪ መጅሊስ አይወክለንም ብሎ ጥያቄ ሲያነሳ በነበረበት ተጨባጭ ውስጥ ተቋማችን የሙስሊሙ ተቋም ሊመራ የሚገባው ሙስሊሙን ሊመሩ በሚገባቸው አሊሞች ነው አላህን በሚፈሩ ሰዎች ነው ይሄ ውክልና ለእነዚህ መሪዎቻችን እዚህ ግቢ ላይ ይሰጥልን የሚል ጥያቄ ነው ያቀረበው ይህ ጥያቄ ደግሞ አግባብ ጥያቄ ነው ህጋዊ ጥያቄ ነው የማንም ድንበር ሳይቆረቆር የማንንም የማንንም አካል ድንበር ሳይገፋ እዚህ ቤት ውስጥ ያለ አካል ይህን ጥያቄ አቅርቧል ይህን ጥያቄ መፍታት የሚችለው የበላይ አካል መንግስት ነው መንግስት ጉዳዩን በትክክል ሊፈታው እንደሚችል እናምናለን። ይገርማል። ቃሉን የማያጽፍ ምርጥ በሳል ሰው፣ ቃሉን ያከበረ፣ ለእምነቱ የታሰረ። እንደሰማችሁት የዛሬ ዓመት ከጀምሮ ያስተማረው ሰላም ነው። ይሄ ምርጥ ሰው ቃሉን አክብሯል። ተማሪዎች እምነት የጣሉበት መንግስት ግን ቃሉን አጠፈ። የሰላማዊ ጥሪው ግን አሁንም ቀጥሏል። ኢስላም ሰላም ግፍ አመራሮች እንኳን እኛን ራሳቸውን አይወክሉም። ስድስት ወር አድብቶ ከግቢያ አለቃለት ያለውን ህዝበ ሙስሊም እንደ ሌባ እንደ ሽፍታ በርና መስኮት ሰብሮ ገብቶ በጌታው ላይ የጭካኔው በትሩን አሳረፈ። የአወሊያ ተማሪዎች የትግል ንቅናቄ ጥያቄ ጅምሮ ይህን ይመስል ነበር። ሳምንት ተቆጠረ። የህዝቡ ቁጥር እየጨመረ መጣ። ህዝበ ሙስሊሙም ድምፁን የሚሰማለት መሪዎቹን መረጠ። ሙሐመድ አባተ ያን የመጀመሪያ መድረክ መሪ እንዲህ ሲል በማሳሰቢያ መድረኩን ከፍ ወጣ ያለ ነገር ከመድረኩ ውጪ ለማስተጋባት የሚሞክር ሰው ካለ ማንም ሰው አንድ ከቦታው እንዳይነሳ፣ ሁለተኛ በዚያ ሰው ቀጥታ ምላሽ ለመስጠት ግብግብ ውስጥ እንዳይገባ በሶስተኛ ደረጃ ደግሞ አስተባባሪዎቹ ወደሱ ሄደው የማረጋጋት ስራ ይፈጽማሉ። ኡስታዝ ካሚል ሸምሱ የህግ ምሁሩ የመቀሌ ዩኒቨርሲቲ ምርቅ ተወዳጁ ኡስታዛችን ስለጣለበት አማና እንዲህ ሲል ተናገረ። አደራው የመብት ጥያቄ አለን። እነዚህ የመብት ጥያቄዎቻችንን ለሚመለከተው አካል አደርሱልን ብላችሁ በዚህ መድረክ ላይ ሀያ ሰዎችን መምረጣችሁን ታስታውሳላችሁ ሁላችሁም። የመብት ጥያቄ ጉዞ ቀላል እንዳልሆነ እልህ አስጨራሽ እንደሆነ ብዙ መስዋዕትነትን፣ የጊዜ መስዋዕትነት፣ የገንዘብ መስዋዕትነት፣ የእውቀት መስዋዕትነት፣ የህይወት መስዋዕትነት ብዙ ነገርን እንደሚጠይቅ ሳታውቁ ቀርታችሁ አይደለም ማለት። አዎ መብት ጥያቄ በአንድ ጀንበር በአንድ ቀን፣ በአንድ ሳምንት፣ በአንድ ወር የሚመለስ ከሆነ ምንድነው የሚሆነ የመብት ጥያቄ ሳይሆን ምናልባት ከሱቅ የሚገዛ ሸቀጥ ከሱፐር ማርኬት የሚሸመት እቃ ሊሆን ነው የሚችለው፣ ርካሽ ነገር ማለት ነው። በቀላሉ የተገኘ ነገር ምንድን ነው የሚሆነው? በቀላሉ ሊነጠቅ ይችላል። እኛም ከዚህ ኃላፊነት የህዝብን ኃላፊነትን ተሸክመን ከሄደን በኋላ ይህንን ጉዳይ ቁጭ ብለን እንዴት ወደ መሬት እናውርደው? እንዴት እንተግብረው? የህዝብን ጥያቄ ለሚመለከተው አካል እንዴት እናደርሰው ብለን ተነሳ። ስንነሳ ግን ብኛው የመጀመሪያ ጥያቄ የሆነው ህዝቡ በስሜት ያን ቀን የመረጠው በዳዕዋ መድረክ ላይ የሚያውቃቸውን በተለያዩ የዳዕዋ ፕሮግራሞች ላይ ፊቱ ላይ ሁሌ የሚያያቸውን ዳዒ ወጣቶችን ነው የመረጠው። ይህንን ጉዳይ ዳር ለማድረስ ዳይዎች እንደሚያስፈልጉ ሁሉ ልምድ ያላቸው ከህይወት ተሞክሮ በርካታ ጉዞን ያደረጉ አባቶች፣ ጥልቅ የሆነ የዕልም እውቀት ያላቸው አለሞች የተለያየ አቅጣጫን ማየት የሚችሉ ምሁሮች በዚህ ስብስብ ውስጥ የግድ መካተት አለባቸው የሚል አንደኛው የመጀመሪያው ጥያቄ ነበር። የሚፈርምበትን አጀንዳ በግልጽ አውቆ እንድፈርምበት ጥያቄዎቹ አንድ ሁለት ሶስት ተብሎ እዚህ ላይ በግልጽ ተቀምጠዋል። ሁለተኛው የምንወክላቸው ሰዎች ማን ነው? ስማቸው ከነአባታቸውና ማረጋቸው ጭምር እዚህ ዛሬ በምትፈርሙት ፔቲሽን ላይ ተቀምጠዋል። የሙስሊሙ ህብረተሰብ ሶስቱ መሰረታዊ ጥያቄዎች ይፋ ወጡ። ኮሚቴዎቻችን እንዲህ ሲሉ ጥያቄዎቹን ይነግሩናል። አንድ የመጀመሪያው ጥያቄያችን የፌዴራል እስልምና ጉዳዮች ወይም ደግሞ መጅሊስ አልአዕላ የኡማው ውክልና የማህበረሰቡ መሪ መሆን የሚችል አካል ስላልሆነ ይህን አካል በተመለከተ ውሳኔና መፍትሄ እንዲሰጠን ህዝቡ ይጠይቃል። የመጀመሪያ ጥያቄያችን ነው። ሁለተኛ ጥያቄ በመጅሊስ አማካኝነት በኢትዮጵያ ሙስሊሞች ላይ እየተጫነ ያለው የአህባሽ አስተሳሰብ እንዲቆምልን፣ በሶስተኛ ደረጃ ይሄው ያለንበት መስጂድና ተቋምን በተመለከተ አወሪያ የኢትዮጵያ ሙስሊሞች ብቸኛ ኮሌጅ ብቸኛ ተቋም ነውና ሌሎቹ ብዙ ተቋማት ይኖራቸዋል። እኛ ግን ያለን አንድ ተቋም ይሄ ነውና የኢትዮጵያ ሙስሊሞችን ይመለከታል። በተቋማችን በመጣው ጉዳይ ላይ ስለማንደራደር ማንኛውም አካል ከዚህ ተቋም እጁን እንዲያወጣልን ይህን ጥያቄ ጠይቀናል። ኮሚቴዎቻችን ይህን ጥያቄ ይዘው የሚኒስትሮችን በራንኳኩ ዛሬ ተዋርዶ ከስልጣኑ የተባረረው ጁነዲን ሳዶ ያኔ በቢሯቸው ጠርተው ከዶክተር ሽፈራው ጋር አነጋግሯቸው ነበር። የህዝብ ሙስሊሙን ጥያቄ ዛሬ ሳይሆን የዛሬ ዓመት ሰምቶታል። ዶክተር ሽፈራው ግን በእንቢተኝነት ዛሬም በሙስሊሙ ላይ የሚፈጽሙትን በደል ቀጥለዋል። እስኪ አቡበክር አህመድ ከነሱ ጋር የነበራቸውን ቆይታ ይንገረን። አቶ ጂነዲን ሳዶ ቢሮ እዛም ላይ ሌላው የፌዴሬሽን የፌዴራል ጉዳዮች ሚኒስተር የሆኑት ዶክተር ሽፈራው በአንድ ላይ ያገኛል። እንግዲህ እነዚህ ሁለት ሰዎች ጋር የሄድንበት ሰዓት ከመሸ ነው። የምንወያየው ነገር ትልቅ ጉዳይ ነው። በዚህች አጭር ሰዓትና በዚህች አጭር ጊዜዎች ውስጥ ጉዳዮቻችን ቀርበው መፍትሄ ተሰጥቷቸው ለዛሬ መድረስ የሚችሉበት ተጨባጭ ስለሌለ ቅድምም በተደጋጋሚ ሲነገር የነበረው መንግስት ዛሬ አገራችን ላይ የገቡ ትልልቅና የተለያዩ ሀገራት የመንግስት ተወካዮችና ፕሬዝዳንቶች አፍሪካ ህብረት ጋር ተያያዥነት ያለው ስራ ስለሚሰራ ያ ጉዳይ የጋራ ጉዳያችን ነው አይደለም። በሰላማዊ መልኩ እንዲጠናቀቅ የልዑካኖቹም በሰላም መጡበት ሀገር እንዲመለሱ የእኛም ኃላፊነት ግዴታ ስለሆነ ስብሰባውን ማራዘም ግድ ይላል። ያን ስብሰባውን ስናራዝመውና ጉዳዩ መፍትሄ እንዲያገኝ ለማድረግ የሚደረገው ውይይት ቀን ሲሰጠው ግን መነጋገር የነበረብንን ጉዳይ ሳንናገር አልወጣንም። በዚህም መሰረት እዛ የተገኙት አጠቃላይ ተወካዮች እና ሌሎችንም በውስጥ ያሉ ሽማግሌዎችን የሀገር ሽማግሌዎችን በመጨመር በጉዳያችን ያቀረብነው ጉዳያችሁ ምንድን ነው? እንድንፈታላችሁ መንግስት እንዲፈታላችሁ የምትፈልጉት ነገር ምንድን ነው የሚል ጥያቄ ከአቶ ጁነዲን ሳዶ ቀረበልን። በዚህ መሰረት የእኛ ጥያቄና ፍላጎት ምን እንደሆነ አስረዳን። የሙስሊሙ ህብረተሰብ ጥያቄ የዛሬ ዓመትም ዛሬም አንድ ነው። የትግሉ ሂደትም ሰላማዊና ህጋዊ ብቻ። አበክር አህመድ ለዚህ ታሪካዊ ጥያቄ ታሪካዊ ምላሽ ይፈለጋል ይላል። እስካሁን እንደሄደው ከዚህ በተሻለ መልኩ ደግሞ ውጤት እስክናገኝ ድረስ እንደሚቀጥል ማንም ጣልቃ ገብ ገብቶ በዚህ ማህበረሰብ ክፍል ውስጥ ይህንን ማህበረሰብ ጥያቄውን ለማደናቀፍ በሚያደርጉት የመረበሽ ስርዓት ውስጥ እያንዳንዳችን ዘውረን እንደምንቆይ እንደምንቆም የምናሳይበት ቀጣይ እርምጃ ይኖራል። የጠየቅነው ጥያቄ ትልቅና ታሪካዊ ጥያቄ ነው። ለዚህ ታሪካዊ ጥያቄ ታሪካዊ ምላሽ ይፈልጋል። ትግስትና ሶብር ይፈልጋል። ጥያቄያችን የህዝበ ሙስሊሙ እነዚያ ድንቅ ጥያቄዎች ጥቂት ጥያቄዎች የሀገሪቱ ቁጥር አንድ ጥያቄ ሆነዋል ሲል ይናገራል የታሪክ ምሁሩ አህመድ ድንጅበል በአላህ ስብሓንሁ ወተዓላ ፈቃድ የመብት ጥያቄያችንን ሰላማዊ ጉዟችንን የጀመርነውን ትግል ይዘን ዛሬ ላይ ደርሰናል አልሐምዱሊላህ ረቢላል ይህንን ጉዞ ስንጀምር የተለያዩ አካላት የልጆች ጥያቄ የልጆች ጨዋታ። በሚል ያሾፉብን የመጅሊስ አመራርም ነበሩ። ዛሬ ግን የእኛ ጥያቄ የሀገሪቷ ቁጥር አንድ ጥያቄ መሆን ችሏል። ጠቅላይ ሚኒስትሩ በመሩት የኢህአዴግ ምክር ቤት ስብሰባ ላይ አጀንዳ ሆኖ እስከ መወያየት ሊደርስ ችሏል። የተሻለው በእኛ ሰላማዊ ትግል ብቻ ነው። የተወደዳችሁና የተከበራችሁ አድማጮች አሁን ደግሞ እነዚህ ጥያቄዎቻችንን ለማስመለስ የሚያስፈልጉ ውድ ነገሮች አሉ። አዎ እጅግ በጣም ውድ የሆኑ ነገሮች ልናውቃቸው፣ ልንረዳቸው የሚገቡ በደማችን ውስጥ ሊገቡ የሚገቡ መሰረታዊ ነገሮች ኡስታዝ ያሲን ኑሩና አቡበክር አህመድ ካሚል ሸምሱ ከኛ የሚጠበቀውን ነገር ይንገሩንና የዛሬው የአወሊያ ተማሪዎችና የጥያቄዎቻችንን ሳምንት የዘከርንበት ዝምታ የተሰበረበትን ሳምንት ያስታወስንበት ልዩ ፕሮግራማችንን በእነሱ ንግግር እንቋጭ። ዛሬ የደረስንበት ድል አለ፣ ነገ ምንደርስበት ይኖራል። በሁደት ግባችን ይሳካል። ረዳታችን ማን ነው? ረዛቃችን ማን ነው አላሁ ስብሓንሁ ወተዓላ ቁርአን ላይ ነፃ የሚወጡ ሰዎችን አራት መስፈርት አስቀመጠ ስኬታማ የሆኑትን ግለሰቦች ወአሚሉ ሳሊሓት ሳሊሓት ማለት ደግ ስራዎች ማለት ነው በሉጋ ብዙ መልካም ስራዎችን የሰሩ ከመልካም ስራ ውስጥ ለነጻነት መታገል የመልካም ስራ አንዱ ክፍል ነው። የመብት ጥያቄ ጉዞ ቀላል እንዳልሆነ እልህ አስጨራሽ እንደሆነ ብዙ መስዋዕትነትን፣ የጊዜ መስዋዕትነት፣ የገንዘብ መስዋዕትነት፣ የእውቀት መስዋዕትነት፣ የህይወት መስዋዕትነት ብዙ ነገርን እንደሚጠይቅ ሳታውቁ ቀርታችሁ አይደለም ማለት አዎ መብት ጥያቄ በአንድ ጀንበር፣ በአንድ ቀን፣ በአንድ ሳምንት፣ በአንድ ወር የሚመለስ ከሆነ ምንድነው የሚሆነው? የመብት ጥያቄ ሳይሆን ምናልባት ከሱቅ የሚገዛ ሸቀጥ ከሱፐርማርኬት የሚሸመት እቃ ሊሆን ነው የሚችለው፣ ርካሽ ነገር ማለት ነው። በቀላሉ የተገኘ ነገር ምንድነው የሚሆነው? በቀላሉ ሊነጠቅ ይችላል። ጉዞ እስልምና ጉዳይ 15 ዓመታት አልፏል። 15 ዓመታት ያለፈን ተቋም ነው። መሰረቱን ለመለወጥ የተጣረ ያለ የአስራ አምስት ቀን ጉዞ የሁለት ወር ጉዞ አይደለም። ይሄን ነገር ደግሞ ሊፈታ የሚችለው ረጅም ጉዞ ይፈልጋል። ታዲያ እኔ አደራ ልል የምፈልገው ሁሌም ትግሎች ትዕግስትን ይፈልጋል። ትዕግስት ልብሳችን ሊሆን ይገባል። ቀናቶችን በሰዎች ላይ እናገላብጠዋለን ይላል አላህ። የነቢዩ ሰለላሁ ዐለይሂ ወሰለም ታሪክ ብታዩ በድር ላይ በድል አሸነፉ። በሁድ ላይ ትንሽ ከፋቸው ቀጥለው አሸነፉ አሕዛብ ላይ ተጨነቁ ምሽግ ሰርተው አገሪቱን ጉድጓድ ቆፍረው እስኪያጥሩ ድረስ ከዛም ሁደይቢያ ላይ አትገቡም ተባሉ ተመለሱ መጨረሻ ድሉ የማን ሆነ የኢስላም ሆነ ፈትሕ መጣ መካን ከፍተው ገቡ ነቢዩ ስለ ላ ሰለም ኢና ፈታሕና ለከ ፈትሐን ሙቢና ይሄ ስብስብ ይሄ ህዝበ ሙስሊም ድል አድርጓል የመጀመሪያ ድል ያደረገው እንዲህ አይነት ህፃን ልጆቻችንን ከአሕባሽ ጥቃት ታድገናል ይህ የድሎች ድል ነው ማንኛውን አሕባሽ ነኝ የሚል ሰው አንገት ደፍቶ ነው የሚሄደው ተሸማቋል። ትውልድ አድነናል። የድሎቹ ድል ይሄ ነው እንዳትረሳ። ትልቅ ድል ተገኝቷል። ሙስሊሙ የሰላም መልእክተኛ የእምነቱ መገለጫ መሆኑን ያሳየበት ስርዓት የተላበሰ ጉዞ ሂዷል። ይሄ ጉዞ እስካሁን እንደሄደው ከዚህ በተሻለ መልኩ ደግሞ ውጤት እስክናገኝ ድረስ እንደሚቀጥል ማንም ጣልቃ ገብ ገብቶ በዚህ ማህበረሰብ ክፍል ውስጥ ይህንን ማህበረሰብ ጥያቄውን ለማደናቀፍ በሚያደርጉት የመረበሽ ስርዓት ውስጥ እያንዳንዳችን ዘብ ሆነን እንደምንቆይ እንደምንቆም የምናሳይበት ቀጣይ እርምጃ ይኖራል። እኔ ግን ከወዲሁ ስሰናበታችሁ ሳምንት በሁለተኛው ዙር የአከባበር ስነ ስርዓት እየተመለከተ ልዩ ትውስታ ይዤላችሁ እንደምቀርብ ቃል በመግባት ነው። ድል ለኢትዮጵያ ሙስሊም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በዓለም ደረጃ በኢትዮጵያ ታሪክ የጠገበን መንግስት በሰላም ማርበድበድ የትም አልተሰማም፣ መቼም አላየንም። ለሰላም የቆመ የማይበገር ሙስሊም ጥይት ተበለጠ፣ ሰላም አሸነፈ። የወያኔ ሰራ በሙስሊም ከሸፈ። ኡማው በተጠንቀቅ እንደተሰለፈ ዓለም ለመዘገብ እንዳሰፈሰፈ ከአሚሮች ትእዛዝ እየተላለፈ ይኸው ዓመታችን ሰሞኑን አለፈ። እኔ ኮራሁ ባንተ፣ እኔ ኮራሁ ባንቺ፣ እኔ ኮራሁ ባንተ፣ እኔ ኮራሁ ባንቺ፣ በወያኔ ተንኮል መቼም ሳትፈቺ። በመውሊድ ሊከፍልሽ ወሃብያ ሲልሽ ሰምተሽ ማስታወቂያ ስም ሲለጥፍልሽ በጨቆኑሽ ቁጥር ይበልጥ ስትበረቺ እንደመታገልሽ ምንም ሳትሰለች በይላ አዲሱ ትውልድ ሁሉን አመቻቺ። ምን አይነት ኡማ ነው ዓለም ያስገረመ? ትዕግስትን ሰንቆ ሰላምን ያለመ። ባንተ መሶበሩ ትዕግስቱ አለቀ። በመሳሪያ ፈሙዝ መስጊድ ተነጠቀ። ኢማሞች ታሰሩ ዲን ስላስተማሩ። መድረሶች ተዘጉ ሴቶች ተደፈሩ። አልበቃ ብሏቸው በሐሰት ማስመስከሩ በኃይል አስፈራርተው መሳሪያም ቀበሩ። ሙስሊም በየእስር ቤት በጅምላም አጎሩ። መስጊድ ትወስዳለህ፣ ህይወት ተቀጥፋለህ። እምነት የግሌ ነው የት ታገኘዋለህ? ልቤ ስትሰነጥቅ ውስጡ ታየዋለህ። በስተመጨረሻ ታረጋግጣለህ። በከንቱ እንደለፋህ ያኔ ታውቀዋለህ። በከንቱ እንደለፋህ ያኔ ታውቀዋለህ። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች እስካሁኖቹ ነበሩ። ትግሉን በተመለከተ የምትሰሙትን ማንኛውንም መረጃ በኢሜይላችን fth911@gmail.com አት ዶት ኮም እንደገና ደግሞ አለው fth911@gmail.com አት እንድትልኩልን እንጠይቃለን። ፍትህ ሬዲዮን በብሉቱዝ ለወዳጅ ዘመዶ በማስተላለፍ እስላማዊ ግዴታውን ይወጡ እያልን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። አረነዚህ ሰዎች ክድመቱ ናቸው? የዜግነት ስሜት ያልፈጠረባቸው ወንድማቸው ገለው ዘመዳቸው ናስረው የነጮች ተልኮ ምልያረግላቸው እስልምናን ለማጥፋት ካነሳሳቸው እስልምና ይጠፋም እናንተው ናችሁ ምትጠፉት ብለህ ንገራቸው። ሚልኮና ሎሊገልትን ጅራቴ ሎሊገልትን ጅራቴ ለተቁማ ጀባቴ ዝለኛው ነው በአንድነት ተጠናክረን በአንድነት ተጠናክረን በአላሁ ተማምነን